قُلْ إِنَّ الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم أمور يفعلها بعض الناس وهي من الشرك أو من وسائله إلى أمور نجرات وجلة يفعلها يمتقبرات هنا ባዕዱ ናስ ከፊል ሰዎች ወህየ እሷ ሚነ ሽርኪ ከሽርክ ነች አው ሚን ወሳኢሊህ ወይም ደግሞ ወደ ሽርክ ከሚያዳርሱ ነገሮች ውስጥ ናቸው ይላል ሁናከ እዚህ ላይ ይላል አሽያኡን ነገራቶች አሉ ሙተረዲደቱን የተመላለሱ የሆኑ ማለት ነው ሙተረዲዳ ምን ያሉ የሚመላለሱ የሆኑ በይነ ሽርክ ልአክበሪ በሽርክ ልአክበር እና ወሽርክ ልአስገሪ በሽርክ ልአስገር መካከል የሚመላለሱ የሆኑ ተግባራቶች አሉ ቢሐሰቢ እንዲህ ያልነው ከምን አንጻር ነው ማለት ሽርከል አክበርም በመሆን ላይ ሽርከል አስገርም በመሆን ላይ የሚመላለሱ አሉ ይህ የሚፈረደው ፍርዱ የሚሰጠው ቢሐሰቢ ማ የቁሙ ቢቀልቢ ፋዒሊሃ ወማ የስዱሩ አንሁ ምን አልአፍዓል ወልአቅዋል ቢሐሰብ በልክ ነው ሊወሰን የሚችለው ማ የቁሙ በሚቆምበት መልኩ ማለት ነው ቢቀልቢ ፋዒሊሃ ያንን ተግባር ወይም የሚሰራው ሰውዬ በሚቆምበት ሁኔታ ነው በሱ ሁኔታ ነው ሊለካና ሊወሰን የሚችለው ወማ የስዱሩ አንሁ ከሱም ከሚመነጨው አንጻር ወማ የስዱር ማለት የሚመነጨው ወይም የሚገኘው ነገር ሚነል አፍዓል ከተግባሩ ወላቅዋል ከምኑ ከንግግሩ አንጻር ይህንን ሽርከል አክበር ነው ብለን ልንፈርድ እንችላለን። እንዲሁም ሽርከል አስገር ነው ብለን ልንፈርድ እንችላለን። ከሚገኘው አንጻር አንጻራዊውን አይተን ነው ነው ወየቃ ይወድቃል ፊሃ በውስጧ በዚች ተግባር ላይ ባዕዱ ናስ ከፊል ሰዎች በዚህ ላይ ይወድቃሉ قد تتنافى مع العقيدة ሺ ተግባር ደግሞ ቀድ ተተናፋ ምን ትላለች ትጻረራለች ተተናፋ ምን ትላለች ትጻረራለች ትቃረናለች ማዕል አቂዳ ከዓቂዳ ጋር ትጻረራለች። አው ቱዓኪ አው ቱዓኪር ምን ትላለች? ታደፈርሳለች። ከዲር ማለት ታደፈርሳለች። ሰፍዋሃ ምንን ጽድት ያለችበትን ሁኔታ ታደፈርሳል። አቂዳ እንግዲህ ንጹህ ነው አይደል? ያንን አቂዳ ያደፈርሷል። ወህየ እሷ ቱማረሱ ምን ትባላለች? ትተገበራለች። ቱማረሱ ምን ትባላለች? ትተገበራለች። አለል ሙስተወል ዓሚ በብዙሃኑ ህዝብ ደረጃ ላይ ያሉት ነው ይሄንን ተግባር የሚተገብሩት። ትማረስ አላ ሙስተወል ዓሚ ዓሚ ማለት ማለት በብዙሃኑ ህዝብ ሙስተዋ ሙስተዋ ማለት ማለት ደረጃ ላይ ያሉ ነው የሚተገብሩት። ወየቃዕ ፊሃ በዚች ተግባር ላይ ይወድቃሉ ባዕዱል አዋሚ ከፊል ብዙሃን ህዝቦች በዚህ ተግባር ውስጥ ይወድቃሉ ተአሱረን ቢደጃሊን ተአሱረን ተጽዕኖ ፈጥሮባቸው ተአሱረን ማለት ታእፊር ፈጥሮባቸው ማለት ተጽዕኖ ምኑ ቢደጃሊን ደጃል ማለት ማለት ከዛብ ውሸታሞች በሚያደርጉባቸው በሚያውሉባቸው ቀልባቸው ውስጥ በሚያመጡት ተጽዕኖ ወልሙሕታሊን አታላዮች ወልሙሸዓውዚን አስማተኞች እንዲ የሰው ልጆች የሚያጭበረብሩ በሚያደርጉባቸው ተጽዕኖ እዚህ ተግባር ውስጥ ይወድቃሉ። ወቀድ ሐዘረ ሚንሃ ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ሰላም አስጠንቅቀዋል። ሚንሃ ከዚች ተግባር ومن هذه الأمور ከነዚህ ነገራቶች ውስጥ እስቲ እንይ ብሎ በተርቲብ ያመጣል الأول የመጀመሪያው ልብሱ الحلقة ሐልቃ በአረብኛ ቋንቋ ክብ ነገሮች ሁላ ምን ይባላሉ? ሐልቃ ይባላል። ቀለበት፣ ሸዋሊያ፣ አልቦ እኚህ የመሳሰሉ ግልጽ ነኝ። ሐልቃ ይባላሉ እና ቀለበት የሆኑ ነገሮች የተለያዩ እንትኖች ምን ይባላል? ሐልቃ ሐልቃ መልበስ ወልኸይጥ ክራክር ነገሮችን ወነህዊሂማ እነሱን የመሳሰሉትን መልበስ ይላል። ቢቀስዲ ረፍዕ ልበላ ረፍዕ ልበላ በላእን በማንሳት ንያ ቢቀስድ ማለት በማሰብ በመነየት ረፍዑ ልበላ በላእን በማንሳት አው ደፍዒሂ ወይ ደግሞ ሳይደርስ رفع ميبالو كدرس بوالا نور كدرس بوالا دفع مالت دقمو سايدرس بفيت لمكلاكل كلمة وذلك يكون منو من فعل الجاهلية كما هيمان هزبوش تكبار استمو ومن الشرك الأصغر كشرك الأصغر مدبا وقد يترقى إلى درجة الشرك الأكبر እንደ ሁኔታው ደግሞ ወደ ሽርከል አክበርም ደረጃ ከፍ ሊል ይችላል። يترقى ማለት ከፍ ሊል ይችላል። አለይከ ሰላም ቢሐሰብ ማ የቁሙ ቢቀልቢ ላቢሲሃ በለባሹ ልብ ላይ በሚቆመው ወይም በሚንተራሰው ሁኔታ ነው የምንወስነው። ምን ልዕትቃድ ቢሃ በእሷ ላይ ምን ከሚለው ከሚያምንበት ማለት ሽርከል አክበር ሊሆንበት ይችላል። ሽርከል አስገር ሊሆንበት በቃ እሷ ጠቃሚ ነች ብሎ ካሰበ ተዱር ተንፋዕ ካለ ምንድን ነው ሽርከል አክበር አይደል? አይ ሰበብያ ትሆናለች ወሳኢል ካደረጋት ሽርከል አስገር ግልጽ ነው። ምክንያቱም ሰበብያ ሊሆን የማይችልን ነገር ስላሰበ ማለት ነው። እኚህ መሳሰሉ فعن عمران بن حسين رضي الله عنه أن رسول الله صلى الله عليه وسلم رأى رجلا عند ሰው አዩ ነቢ عليه الصلاة والسلام في يدي حلقة በእጁ ላይ ምን አለበት? ሐልቃ አለበት። ቀለበት እንደማለት ሚን ሱፍር ከምን የሆነ ከሱፍር ሱፍር ማለት ማለት ከዚህ በፊት ያስተምራለሁኝ ክታብ ተሄድ ቀርታችኋል ሴቶች ቀራቱ እሺ <clears throat> ምን ማለት ነው ሕልቃ ወንዶች ሐልቀት ሚን ሱፍር ሱፍር ማለት ነው ከመዳብ ወይም መዳብ ነው የሚባለው ነሐስ ፈቃለ ብለው አሉ ማ ይህ ምንድን ነው አሉት ነቢ አለ ሰላት ሰላም ነሐስ የሚባለው ነገር ፈቃለ ብለው አሉት ማ ይህ ምንድን ነው አሉት ይሄ የለበስከው ቀለበቱን ማለት ነው ቃለ ብሎ አለ ሚነል ከዋሂና ብዬ ነው ያደረኩት ዋሂና ማለት ባረከ ላሁ ፊኩም ዋሂና ማለት የጡንቻ መዛልን የሚያመጣ በሽታ ነው። ጡንቻ መዛል ግልጽ ነው። በቃ ልክ በጣም ማለት ጡንቻቸውን ያዝላል። መንቀሳቀስ ላይ እንደፈለጉ የማይሆንበት ስራ መስራት የማይችሉበት ይሆናል። ለዋሂና ብዬ ያረኩት ነው አለ ይሄንን ቃለ ነቢ አለ ሰላት ሰላም ብለዋሉ እንዚዓሃ አውልቃት ፈኢነሃ ላ ተዚዱከ ኢላ ዋህና። ፈኢና አንሁ እኮ እሷ ላ ተዚዱከ አጨምርልህም ኢላ ዋህነን ምንን ድካምን እንጂ አሉት። ያው ስለተሸከምካ ድካም እንጂ ምንም ልጠቅም ልጎዳ አችልም። ፈኢነከ ለው ኖኮ አንተ ብትሞት ወሄ አለይክ እሷ በአንተ ላይ ሆና ማ አፍለሕተ አበዳ መቼ ምን አትልም ፈላህ አትወጣም ነበር አሉት። رواه أحمد بسند لا بأس به أحمد زقبوتان شكر ولي لبسنا وصححه ابن حبان والحاكم ابن حبان حاكم سهين أولاد وأقره الذهبي آه ذهبي دقمو إهنا أرقى دوتال كسر حارسون بتملكة الشيخ الألباني ضعيف نولوده على أي هل تعليق التمائم ታሪቁ ተማኢም ተማኢምን ደግሞ ማንጠልጠል ተማኢም ማለት ክርዝ ማለት ነው አይደል ሴቶች ታውቃላችሁ ተማኢም እ ህፃናቶች ላይ ሲያንጠለጥሉ የተለያየ ነገር አለ ወህየ እሷ ኸረዛት ኸረዛት ማለት ነው ከረዛት ማለት እያንዳንዱ የሆነ በፍሬ የሚሰራ አለ ፍሬ የተለያዩ እንደ ፍሬ ተደርገው ጨሌ ታውቃላችሁ አይደል እ እንደ ጨሌ ያለ ዙጃጅ ወይም ደግሞ ከተከበረ ድንጋይ ምናምን ይሰራል። እነዚህ ህርዞች የሚሰሩት ወታቻላ የተለያዩ እንደ ጨሌ ያሉት ከተከበረ ድንጋይ የተለያየ ነገር ይሰራል። ካነት ለአረብ አረቦች ነበረች አረብ ነበረች ይላል። ካነት ለአረቡ አረብ ነበረች ሴት አርጓታ እኛም ሀገራችንም እንነች نسيت ما متتدرب امم لا لا نسيت انكم تتدرب كانت العرب عرب نبدرج تعلقها من تلالج تنتلت تلالج على أولادها بلجوج علي عرب تنتلت تلو نبر يتقون بها العين لا كعين الناس لم تبك بلو ويتلمحون ወየተለመሑነ ዩሺሩነ ማለት ነው ያመላክታሉ ሚን ስሚሃ ከስሟ ከስሟ አዩቲመላ በስሟ እንግዲህ ስታዩት ተማይ ማለት ምታሟላ ማለት ነው አይደል ምታሟላ ብለው ነው የሰየሙት ከስሟ አንጻር ሚን ስሚሃ ያመላክታሉ አዩቲመላሁ ለሁም ለእነሱ አላህ እንዲሞላላቸው መቅሱደሁም ምናቸው አላማቸውን ግባቸውን ወቀድ ተኩኑ ተማኢሙ በእርግጥ ተማይም ሊሆን ይችላል ይህ ክርዝ የሚባለው ሚን ዒظም ከምን ሊሰራ ይችላል ከአጥንትም ሊሰራ ይችላል ወሚን ኸረስ ኸረስ ቅድም ብያቸዋለሁ ምን ማለት ነው ከተለያዩ ጨሌዎች አይደለ ወሚን ኪታበቲን ከሚጻፍም ሊሆን ይችላል በአሁኑ ሰዓት ያለው ይጽፋል ሸሆች ቤት የጸሎን ቃልቾች ቤት እና ጽፍ ይሉና ሄዶ ይከተባል እሱ ተጠቅልሎ በቆዳ ተሰፍቶ ህፃናት አንገት ላይ ጠለቅላቸዋል ማለት ነው የሽርክ ሜዳሊያ ማለት ነው وهذا لا يجوز ይሄ ምን አይልም እ አይበቃም ማለት وقد يكون المعلق وقد በርግጥ يكون ሊሆን ይችላል المعلق من القرآن ከቁርአን ሊሆን ይችላል የሚጻፉ አንዳንድ ቦታ ላይ ስታይ አተል ኩርሲን የራሴ ከፍቻ ይቻለሁ ከቁርአን ሊሆን ይችላል የሚጻፈው አያተል ኩርሲ የመሳሰሉ فإذا كان من القرآن كقرآن كهنا فإذا كان من القرآن كقرآن كهنا فقد اختلف العلماء علماء يحسب ليونت سقطال في جوازه بمبقاته له وعدم جوازه بعد مبقاته له والراجح ميزان يدفعوا عدم جوازه አለመብቃቱ ነው። አደሙ ጀዋዚህ አለመብቃቱ ነው። አይበቃም። በቃ ሚዛን የደፋው ይሄ ነው። ሰደ ለምን ከተባለ መሸጋገሪያን ድልድይ ከመዝጋት ጋር سد ذريعة ذريعة ማለት መሸጋገሪያ ማለት ለምንድን ነው ከተባለ يفضي سوكو لا درس ሊያደርስ ይችላል تعليق غير ገይር ልቁርአን ከቁርአን ውጪ تلتل ማንጠልጠል درس ይችላል። ፈኢነሁ يفضي ما ያደርሳል إلى تعليق غير القرآن ከቁርአን ውጭ እንዴት ካላችሁ ዛሬ አንቺ ወይም አንተ የቁርአኑን ብታንጠለጥል ጃሂል ደግሞ ሲያ ከቁርአኑን ከቁርአን አዩን ያስታውቃል ተሰፍቶ ነው አይደል አ መሐመድ በቃ እሱ ተማይም አንጠልጥሏል ጃኢዝ ነው ማለት ነው እያለ ሌላው ደግሞ ከቁርአን ውጭ ያለን ግልጽ ነው ሰይጣን ቤት ተደግሶ ይመጣል ምን ይላል ያንጠለጥላል ማለት ወሊአነሁ ላ ሙኸሲሰ ሊኑሱስ ሁለተኛው ደግሞ የሚያደርስ ከመሆኑ ውጪ ሌላኛው ደግሞ ለቁርአንም ክብር አለመስጠት ነው። እዚህ ያልተጠቀሳል ቁርአን ለዚህ ዓላማ አይደለም የወረደው ሊየደበሩ አያቲ ወሊየዘከር ኡሉል አልባብ። ሌላኛው ቁርአን ቆሻሻው ቦታ ላይ ይዞ መሄድ ነው። ምን ማለት እሱን ደግሞ ተሸክሞ መጥፎ ነገር መላበስ ነው አይደል? መስራት ነው። ولأنه ሌላኛው አሉ ፈውዛን ላ ሙኸሲሰ ሊኑሱስ ላ ሙኸሲሰ ካስ የሚያደርገው የለም ካስ ማለት ማለት ነጥሎ የሚያወጣው የለም ሊኑሱሲ መረጃውም ቢሆን አልማኒያ የሚከለክለው ሚን ተዕሊቅ ተማኢም ተማይምን ከማንጠልጠል የሚከለክለው ደሊል ነስጥሎ አላወጣውም። ከቁርአን ይቻላል አላለም። ማንኛውም በቃ የሚንጠለጠል አይቻልም ተባለ አይደል? كحديث ابن مسعود يا ابن مسعود حديث مثل قال برانا سمعت رسول الله صلى الله عليه وسلم النبي عليه الصلاة والسلام سمعت يقول بالوسيدة إن الرقى تفتاوي كمنا والتمائم خرس والتولى መስተፋቅር شرك شرك ነው። መስተፋቅር ታውቃላችኋል። ያው ሴት ለጸያፍ ነገር ጠየቋት እምቢ ስትል ያው የሚያሰራበት ሊሆን ይችላል፣ ወይ ሚስትም ሆና እኮ ልታሰራ ትችላለች። ባልም እንደዛው ወደ እሱ አስተሳሰብ እንድትመጣ ወይም እሱም በመውደድ ላይ እንድትጠመድ እንዲጠመድ የሚያደርጉት ነው ሴቶች እንደሆነ እና ይሄ ሩቃ የሚለው እንግዲህ ሰይጣናዊ የሆነ ሩቃው ነው የተፈለገው። እሺ ፍርዝ ከሽርክ ነው ተብሏል። رواه أحمد وأبو داود وعن عقبة ابن عامر مرفوعا قطة كنبي بما يستلفهم من علق تميمة قالوا النبي عليه الصلاة والسلام خرزن ينتلتل فقد أشرك በእርግጥ አጋርቷል። ይሄ ሙጥለቅ ነው አይደለ እንዴ? ነኪራ ነች አይደለ? ተሚማ የሚለው ነኪራ ነው። ነኪራ ማለት ምን አልሆነም ነጥሎ አይደለም፣ ልቅ በሆነ መልኩ የተቀመጠ ነው። ግልጽ ነው። ነኪራ ሲባል ሁሉንም ሊያካትት ይችላል ማለት ነው። وهذه نصوص ይህች እኮ መረጃ وهذه النصوص ይህች መረጃ እኮ አመቱን ያጠቃለለች ነው። ላ ሙኸሲሰ ለሃ ለሷ ነጣ የላትም። ይጠቅመኛል ብሎ ከቁርአንም ይሁን ከቁርአን ውጭ ያለን በአንገት ላይ ማንጠልጠል ያው ነው ማለት ነው። ለጌጥ ከሆነ ግን ለጌጥ የሚንጠለጠሉ ነገሮች እዚህ ውስጥ አይገቡም። ሴቶች ምሳሌ አንገት ጌጥ ያደርጋሉ። እዛ ውስጥ አይገባም። አይ እሱ አልተነጠለም እንዳትሉ እሱማ አስለን የሚደረገው እኮ ከመጥቀም ከመጉዳት ጋር ሳይሆን ከጌጥ አንጻር የቁርአንና የእንትን ግን ይጠቅማል ይጎዳል ከሚል አንጻር ስለሆነ መፎም ሴቶች ግልጽ ነው ያልገባችሁ ነገር ካለ እየጠየቃችሁ እሺ ትንሽ ፈጠን ስለምን አሳሪስ ሶስተኛ ይላል አተበሩኩ በረካን መሻት ነው ብላሽጃር በዛፎች ወላህጃር በድንጋዮች ወለአታር በተለያዩ ፋናዎች ፋና ገብቷቸዋል በተለያዩ በሚገኙ አሳር አሳር ምን ማለት ነው ሌላ አማርኛ ፋና ከሚለው ሌላ ቅሪት አይደል? ቅሪት ይባላል። ወልቢናያት ቢናያት ማለት ምኖች ግንባታዎች በተለያዩ ግልጽ ነው። እነሱን ለማስታወስ እየተባለ እንግዲህ የተለያዩ በእነሱ በረካ መፈለግ ወተበሩክ ተበሩክ ማለት መዕናሁ ጽንሰ ሐሳቡ ጠለቡል በረካ ማለት ነው። ምንም መሻት በረካን መፈለግ ነው። ጠለቡል በረካ من طلب البركة بركة مفلق ورجاؤها كالصوم مكجة واعتقادها ما السب مامن في تلك الأشياء بالنزين قروج مامن وحكمه حكمه من دنو كتبال أنه شرك الأكبر شرك أكبر أنه شرك أكبر تلك يميبال شركنه لأنه تعلق على لأنه ምክንያቱም تعلق على غير الله ከአላህ ውጪ ባሉ አካላቶች መንጠልጠለውን መንጠልጠል ነውና ሱብሓነሁ ጥራት ይገባውና في حصول البركة በረካን በማስገኘት በረካን በማስገኘት ወዑባድ አልአውሳኒ ጣዖታትን ወዑባዱል አውሳን ጣዖታትን የሚያመልኩ የሚገዙ የነበሩት በነቢዩ ዘመንም ከዛ በፊትም የነበሩት እነማ ካኑ የጥሉቡን አልበረካ ሚንሃ ከእሷ ምንፈልገው በረካን ሽተው ነው ፈተበሩኩ ቢቁቡር ሳሊሒን ምሳሌ በሳሌሆች ቀብር በረካን ይፈልጋሉ ምሳሌ ከተበሩኩ ቢላት በላት በረካን መሻት ወተበሩኪ ቢልአሕጃር በዛፎችም በረካ መፈለግ ይመስል ወላህጃር በድንጋዮች ከተበሩኪ ቢልዑዛ ወመናት ዑዛ የሚባለው ዛፍ ነው። አህጃር ደግሞ መናት ደግሞ እንደዛው። ላት ደግሞ ሳሊህ የሆነ ሰው ነበር አይደል? ሳሊህ የነበረ ሰው ነበረ። ከዛ ተገዙ እሱ ሲሞት። ዑዛን ግን ያው ራሳቸው በዛፍ ከዛፍ የነበረ ነው ዑዛ ናም وانا أبي واقد الليسي قال كأبي واقد الليسي مستلالف هلا قال بلو قال خرجنا مع رسول الله صلى الله عليه وسلم كنبي عليه الصلاة والسلام قال وطان إلى إلى حنين وديت حنين ودمي بالبوتا حنين ودمي بالبوتا وطان ወነሕኑ ሑደታ እኛ ምኖች ነበርን አዲሶች ነበርን አህደ ቢኩፍሪን ከምን ቃል ኪዳን ከኩፍር ቃል ኪዳን ገና የወጣን አዲሶች ነበርን ወሊል ሙሽሪኪን ሲድረቱን ለሙሽሪኮች ደግሞ የሚያንጠለጥሉበት ለሙሽሪኮች ሲድራ ነበራቸው። ሲድራ ማለት የቁርቁራ ዛፍ ያዕኩፉነ ዒንደሃ እሷ ዘንድ ይቀማመጣሉ ወየኑጡነ ቢሃ አስሊሐተሁም መሳሪያቸውን በእሷ ላይ ያንጠለጥላሉ። ዩቃሉ ለሃ ዛቱ አንዋት ለእሷ ደግሞ ትባላለች የማንጠልጠላይቱ ዛፍ ትባላለች። ዛቱ አንዋት ይሏታል። ቃለ ፈመሩና ቢሲድራ የውም ሚን ላየን ከቀናቶች በአንደኛው አለፍን በዛች ሲድራ በቁርቁሯ ዛፍ አካባቢ ፈቁልና ብለናልን ያ ረሱላላህ እሱ ያላ መልእክተኛ ኢጃል ለና ዛቱ አንዋጥ ለእኛም እስቲ ዛቱ አንዋጥ አድርግልን ለነቢዩ ማለት ከማ ለሁም ዛቱ አንዋጥ ለእነዚህ ለሙሽሪኮች ምን እንዳላቸው ምን እንዳላቸው ዛቱ አንዋጥ እንዳላቸው ለእኛም እስቲ ይደረግልን በቃ ጥሩ ነገር መስሏቸው በረካ እንድናገኝ አሉ وقال رسول صلى الله عليه وسلم የአላህ መልእክተኛ ብለዋሉ ምን አሉ? አላሁ አክበር አላህ ትልቅ ነው ከሚባለው ነገር ሁላ ኢና ሐሱነን እች እኮ ፈለግ ነች። ቁልቱም ብላችሁ አላችሁ ወለዲ ነፍሲ ቢየዲህ ነፍሴ በእጁ በሆነችው አላህ ይሁንብኝ። ከማ ቃለት በኑ እስራኤል በኑ እስራኤሎች እንዳሉት ነው ያላችሁት። በኑ እስራኤሎች ምን አሉ? ሊሙሳ ለሙሳ اجعل لنا إلها كما لهم آلهة قال إنكم قوم تجهلون ብሎ መልሶላቸው ምን አሉ ከሙሳ ጋር የሆነ ወደ ባህር አካባቢ ሲሄዱ ተሸክሞት ወደዚህ ወዲያ የሚያደርጉት በቃ ተሸክሞት የሚሄዱ አምላክ ብሎ የሚገዙትን ይዘው ያሉ ከዛ ለሙሳ ምን አሉ ሙሳ እኛም እስቲ ወደዚህ ወደዛ በቃ ተሸክመን የምንሄደው አምላክ አድርግልን። በቃ ሩቅ የሆነ ትንሽ ይከብዳል አጠገብም ይሆናል። ምን አላቸው ግን እሱ ኢጃአለና ኢላሃን ከማለሁም ለሁም አሊሃ አሉ። እነሱ አሁን የነቢዩ መሐመድ ተከታዮችም አዲስ ሰለምቴዎች ናቸው እንዲያሉት አለ እናንተም እንደ ሙሳ ህዝቦች አላችሁ። እነሱ ምን ብለው ነበር? ኢጃአለና አምላክ አድርግልን ኢላሃን ከማለሁም ለሁም አሊሃ ለእነሱ አማልክቶች እንዳላቸው ሙሳ ምን አላቸው? ቃለ ኢነኩም ቀውሙን ተጅሃሉ እናንተ እኮ ምንድናችሁ? መሀይማን የሆናችሁ ህዝቦች ናችሁ። ይሄ ምክንያቱም የማሀይም ጥያቄ ነው። የምን ጥያቄ ነው? የማሀይም ጥያቄ ነው። አላዋቂ ነው የሚጠይቀው ማለት ለተርከቡን በርግጥ ትከተላላችሁ ሰነነ መን ካነ ቀብለኩም ከእናንተ በፊት ያሉ ህዝቦችን ሱና ትከተላላችሁ ስለዚህ እናንተም እነሱን ተከትላችሁ ነው ግልጽ ነው አሁን ዛሬ ዛቷን ዋጣ አድርግልን ያላችሁ እንዴት ይህንን ትጠይቃላችሁ ብሎ ነብዩ ተቆጡ ማለት ነው አስሕር ሌላኛው ባረከላሁ ፊኩም ከዚህ በፊት ተውሂድ ያልቀራችሁ ተማሪዎች ይረዳቸዋል። ይህ አሁን እዛ በዝርዝር በደንብ ነው ሼክ መሐመድ ኢብን አብዱልወሃብ ያሰፈረው። ስለዚህ በእያንዳንዱ ርዕስን ሰጥቶ ስለሆነ ያልቀራችሁ ልጆች ጥሩ። ይህንን ደግሞ የመቅራ chance ደግሞ ካላገኛችሁ ሪከርድ ውሰዱና ተከታተሉ አለ። ረዋው ትርሚዚ ወሰሐሁ ሲሕር ነው አለ። ሌላኛው አሲሕር ሲሕር ማለት ማለት ድግምት ድግምት ወሁወ እሱ ዒባረቱን አማ ኸፊያ ዒባረቱ የሚገለጽ የሆነ ነው። ዒባራ ማለት የሚገለጽ የሆነ ነው። አማ ኸፊያ ኸፊያ ማለት ማለት ነው የተደበቀን ነገር የሚገልጽ ነገር ነው። እሱ ኢባረቱን የሚገልጽ ነው። አማ ኸፊያ ምን ያለ የተደበቀን ማለት ነው። ሲህር ሲባል ولقوفة لقوفة مالت رقيق يونه قلت له رقيق ويمزمو وصغير ايمن يونه تنش مالتنا قلتنا مالتنا سحر مالت لمن دنو اندي تبالو سحر مالت عم من مالت اندونه معنى انه امين اقراتش مجمرة كقال رجا من مالنو سحر كتباله عبارتنا ما خفية ለተደበቀ ነገር የሚገለጽበት ነው። سحر ከተባለ ይሁን የተደበቀ ነው። ወለጡፈ ረቂቅ የሆነና አናሳ የሆነ ነገር የሚሰየም ወለጡፈ ሰበቡ ይላቸዋል። ምክንያቱ ምን የሆነ ረቂቅ አርግ ሱሚየ ሲሕረን ሲህር ተብሎ የተሰየመበት ምክንያት ሊአነሁ የሕሱሉ ምክንያቱም ይገኛል አለ ሊአነሁ የሕሱል ይገኛል ቢኡሙሪን ኸፊያ ድብቅ በሆነ ነገር ነው ሊገኝ የሚችለው ላ ቱድረኩ ቢልአብሳር በምን የሚገኝ አይደለም በአይን የሚገኝ ነገር አለም ሲህርን አንተ እንደዚህ አይተህ ምናምን እንዴ የለም በማየት የሚደረስበት አለ وهو እሱ ዒባረቱን የሚገለጽ ነገር ነው አን አዛኢም አዛኢም የሚገለጽበት ነው ዒባረቱን አን አዛኢም አዛኢም ማለት ሕመቱን ፍሩህ በሩህ ላይ ምን ያለ ትልቅ ይማ አላማ ነው የያዘ ማለት ነው አዛኢም ማለት በቋንቋ ደረጃ ማለት ነው? ሂመቱን ፊ ሩህ ማለት ነው። በሩህ ላይ ሂማ ትልቅ ግብ አላማ መያዝ ምን ይባላል? አዛኢም ይባላል። አዛኢም ግን ሌላኛው ትርጉሙ ምን ማለት ነው? የሚያነበንቡት ነገር ነው። የሚያነበንቡት ማነብነብ ይባላል። ሂማ ኖሯቸው ያ ነገር ላይ ነገር ለማድረግ ግልጽ ነው። ወሩቃ ሩቃ ነው ደግሞ ሲህር ማለት ሩቃ ነው። ምን አይነት ሩቃ? ሩቃ ስትባል የቁርአኑን አታስቡት። እሺ ሰይጣናዊ የሆነ ሩቃ አለ። ወከላሙ ንግግር ነው። ዩተከለሙ ቢህ በሱ ምን የሚሉበት የሚናገሩበት ወአድዊየቱን መድኃኒት ነው። የተለያየ መድኃኒት ተደርጎ የሚሰጥ ነው አይደለ? ሲህር ሲባል ወተድኺናት ሌላ ሚጫጫስም አለ። ወተድኺናት ማለት ሚጫጫስም አለ ማለት ነው። በና በማነብነብ ማነብነብ ሲባል ግልጽ ነው። አጻይማ ሩቃ ሲል ደግሞ ቱፍታዊ አይደል? ሰይጣናዊ የሆነ ቱፍታ ነው እያሉ እየተበተቡ የሚሰሩት ማለት ወሚን ሸሪ ነፋታቲ ፊሉቀድ በቋጠሮ ላይ ከሚነፉት ከሚተና ምን ነው ከሚሉት አረ ሌላ በቃ ከሰይጣናት ጋር እየተነጋገሩ የተለያየ መዲና መድኃኒቶችን የሚቀመሙበት ማጫጫስ በማጫጫስም ይሰራል። ወሚኑ ከሱ ውስጥ ይገባል ማ ዩአሲሩ ፊል ቁሉብ በቀልብ ውስጥ ደግሞ ተእሲር የሚፈጥር ደግሞ አለ። በቀልብ ውስጥ ምን የሚፈጥ? ተእሲር የሚፈጥር በቀልብ ውስጥ ተእሲር የሚፈጥር ወለአብዳን በምን ውስጥ በአካል ላይ ደግሞ ተጽዕኖ የሚፈጥርም አለ። እሺ እንደ ምንድነው አለ ወተስኪናት ወሚንሁ ማ ዩአሲሩ ፊል ቁሉብ ወልአብዳን በአካል ላይም ተጽዕኖ የሚፈጥር ደግሞ የሲህር አይነት አለ። ፈዩምሪድ ፈዩምሪድ ይህ ሲህር ምን ያደርጋል? እንዲታመም ያደርገዋል ሰውየው። ከዚህም ደግሞ ከዘለቀ ወየቅቱል ምን ይላል? ይገላል ወዩፈሪቁ በይነ ልመርኢ ወዘውጂ በባልና ሚስት መካከልም ይለያያል ወተእሲሩ ይህንን ፋና ወይም ደግሞ ተጽዕኖ የሚፈጥረው ቢኢዝኒላህ በማን ፍቃድ በአላህ አልከውንይ ልቀደሪይ በአላህ ፍቃድ ከውንይ በሆነው ከውንይ ስንል ምንድነው ቀደር በሁለት አይነት ነው ወይም ኢራዳ በሁለት ኢራደቱል ከውንይና ኢራደቱ ሸርዕያ ኢራደቱል ከውንይ ማለት አላህ በምድር ላይ እንዲከሰት የወሰነው ነገር ወዶትም አይደለም በዚህ ምድር ላይ ሊከሰት ይችላል። ሸርዕይ ሲባል ግን ምንድነው አላህ ወዶት የሚሆነው ነገር ማለት ነው። ቢኢዝኒላሂ ልከውንይ ልቀደርይ ማለት አላህ በምድር ላይ እንዲከሰት ከወሰነው ውሳኔ አንጻር ሰው ልጅ ላይ በአላህ ፍቃድ ሊከሰት ይችላል። በአላህ ፍቃድ ደግሞ ምን ይላል ከሰው ልጆች ነው ይወገዳል አይደል ሰብር ላለው ሰው ማለት ነው ሰብር አድርጎ በአላህ ላይ ተወኩሉን ላደረገ በአላህ ፍቃድ በአላህ Subhanahu Ta'ala መሽያ ይወገዳል وهو عمل شيطاني ሰይጣናዊ የሆነ ተግባር ነው ለምን ከተባለ ወከሲሩ منه ከሱ አብዛኛዎቹ ይህንን ከሚሰሩት ላ ዩተወሰሉ ኢለይ ወደ እሱ መዳረስ አይቻልም ኢላ ብሽርኪ በሽርክ እንጂ ወተቀሩቢ ኢለ ልአርዋሕ ልከቢሳ መጥፎ ወደሆኑት ነፍሳቶች ቁርባን በማድረግ ነው። እነዚህ ጂኒዎች አይደል ሰይጣናት ቁርባን ተደርጎ ነው እጅ ተነስቶ ነው ያውና ነገር የሚደረገው ማለት ነው። ቢሸይን በአንዳች ነገር ሚማ ቱሂቡ ከምትወደው ማለት ነው። ግልጽ ነው። ከምትወደው እነዚህ መጥፎ የሆኑት ነፍሶች ከሚወዱት አድርገህ ነው። ወልስቲዓነቱ እንዲሁም በእነሱ ምን በማድረግ ነው? በመታገዝ ነው። ሀታ የሚሰሩ ሰዎችን እኮ ቁርአንን እንደዚህ ሳሂሮች ዝም ብሎ ሳሂርነት ደረጃ እኮ አይሰጣቸውም። ወይም ከነሱ ጋር ሰይጣን ማለት ነው አብሮ አይሰራም። ምክንያቱም ጥቅም ያገኛሉ አይደለ? በዚች ዱንያ ላይ ቁርአን ላይ ቁሙ ይላቸዋል። ቁርአን ላይ ያስረግጣቸዋል። ግማሾቹን ቁርአንን መጥፎ ቦታ፣ ቆሻሻ ያለበት ቦታ ጣሉ ይላቸዋል። ወይም ደግሞ እንደዚህ አይነት ደረጃ ሲሰጣቸው በአይነ ምድር ቁርአንን ጻፉ ይላቸዋል። የቁርአንን አንቀጽ ወይም በሐይት ደም ጻፉ ይላቸዋል። ይህን የመሳሰሉ ነገሮችን አሰርቷቸው ነው በአላህ ስብሓነ ወተዓላ አስክዷቸው ነው ያን ደረጃ የሚያገኙት አይደለም። ወልስቲዓና ቢተሐዩል ሌላኛው ምንድነው? ተሐዩል አለ። ምንድነው? ኽዳዕ ማታለል ማለት ነው። አላ እስትኽዳሚሃ እሷን በመጠቀም ላይ ብልሽራኪ ቢሃ በማጋራት ማለት ነው። ولهذا ለዚህም ዩቅሪኑሁ ዩቅሪኑሁ ሻሪዑ ደንጋጊው እንግዲህ ደንጋጊው ስንባል ማለት ነው አላህ አረ ሻሪው ያጣምረዋል ብሽርክ ከሽርክ ጋር እያጣመረ ነው አላህ የሚያመጣው ወሁወ እሱ ዳኪሉን ፊ ሽርኪ ከሽርክ ውስጥ የሚገባ ተግባር ሚናሕየተይን ኬት አንታ ከሁለት ናሕያ ማል ማለት ጃኒብ ከሁለት ጎን አቅጣጫ ስናየው አልኡላ የመጀመሪያው ما فيه بوسط سلال لبت ما فيه وستو لبت من استخدام الشياطين سيطانات متكم استخدام الشياطين استخدام على ما بسيطان مرادة ترى لندي خادم ألا والتعلق بهم بنسم من تلتل على سيطانات متكم لزي علامة በእነሱ መንጠልጠል አለ ወሩበማ ተቀረበ ኢለይህም ወደና ወሩበማ አንዳንዴማ እንደውም ተቀረበ ኢለይህም ወደ እነሱ ቁርባን ያደርጋል ቢማ ዩሒቡነሁ እነሱ በሚወዱት ሊየቁሙ ቢኺድመቲ እሱም በመኻደም እንዲቆሙለት ቁርባን ያደርጋል ያንን አድርጎ ነው ያን ደረጃ የሚሰጠው ማለት الثانية ሁለተኛው ما فيه من دعوة ሌላኛው ደግሞ ጥሪ ያለበት በውስጡ ፊ ሚን ዳዕዋ ጥሪ ያለበት ምን አይነት ጥሪ ከተባለ ኢልሚ ልገይብ የሩቅ ነገር ሚስጥር ጥሪ ያለበት ወዳዕዋ ሙሻረከቱላሂ ፊ ዛሊክ እንዲሁም መሞገት ነው መጥራት ነው አላህን ሙሻረከቱላህ ማለት ከአላህ ጋር መጋራትን ማለት ፊ ዛሊክ በዚህ ጉዳይ እንዴት ነው በአላህ አላህን መጋራት ሲባል የሩቅ ነገር ሚስጥርን በማወቅ ማን ነው? አላህ ብቻ ነው አይደለ? የተወሰነበትን ነገር እኛም እናውቃለን ብለው በዛ ላይ ሙሻረካ ያደርጋሉ። እንደ አላህ ስብሓነሁ ወተዓላ የሩቅ ነገር ሚስጥርን ደግሞ አውቃለሁ ማለት ወሀዛ ኩፍሩን እ ወበላል ክህደት ነው፣ ጥመት ነው። አላህ ስብሓነሁ ወተዓላ በተከበረው ቃሉ ወለቀድ ዓሊሙ ለመን እሽተራሁ ማለሁ ፊል አኺረቲ ሚን ኸላቅ ሐታ እነዚህ ሲሕር የሚሰሩ ሰዎች ድግምተኞች ወለቀድ ዓሊሙ በእርግጥ አውቀዋል ለመን እሽተራ እሱን ለለወጠው ሰው ለገዛ ሰው ማለት ነው በቃ ማለሁ ፊል አኺረቲ ሚን ኸላቅ በመጪው ዓለም ምንም ቻንስ ኸላቅ ማለት ቻንስ ወይም እድል ማለት እንደሌለው ምን ብለዋል አውቀዋል ይላል ራሳቸው ሌላኛው ከሐዲስ ደግሞ አን አቢ ሁረይራ ረዲየላሁ ዐንሁ አነ ረሱሉላህ ሰለላሁ ዐለይሂ ወሰለም ቃል اجتنبوا السبع الموبقات ነብዩ ምን አሉ እጅተኒቡ እራቁ አሉ ሰብዐ አልሙቢቃት ሰባት አጥፊ ተግባራቶችን ቃሉ ብለዋሉ ሰሓቦች ያ ረሱላላህ ወማ ሁም እርሱ አላህ መልእክተኛ እነዚህ ምንድን ናቸው ብሎ ሲጠይቋቸው ቃላ ሽርኩ ቢላህ በአላህ ማጋራት ወሲሕሩ ድግምት መተግበር ሲሕር ድግምት ወቀትሉ ነፍስ ነፍስን መግደል አለቲ ሐረመ አላሁ ኢላ ብልሐቅ አላህ እርም ያደረጋትን ነፍስ መግደል በሐቅ እንጂ ሐቅ ሲባል ቂሳስ አይደል ቂሳስን የመሰሉ ሌላ ነገሮች ወአክሉ ሪባ ወለድም መብላት ወአክሉ ማለል የቲም የየቲሞችን ገንዘብ መብላት ወተወሊ የውመ ዘህፊ ጦርነት ሲፋፋም እግሬ አውጪም ብሎ መሸሽ ተወሊ ማለት ምን ማለት መሸሽ ማለት የውመ ዘህፍ ጦርነቱ ምን ሲል ሲፋፋም ወቀስፉ ልሙሕሰናት ጥብቅ የሆኑ ሴቶችን በዝሙት መስደብ ቀዝ አልጋፊላት ዝንጉ የሆኑትን ሱብሃንአላህ ደስ የሚል መገለጫ ጋፊላት ሲባል ዝንጉ የሆኑ ከመጥፎ ተግባር ከመጥፎ ተግባር ዝንጉ ናቸው። እነሱ ነቄነታቸው ወይም የነቁ መሆናቸው በምን ላይ ነው? በዲን ጉዳይ ላይ ብቻ ጥብቆች፣ ጋፊላት አልሙእሚናት ሱብሃንአላህ ሙእሚናት አማኝ የሆኑ ሴቶች እነዚህም በ ዝሙት መስደብ ምን ይላል ትልልቅ ከሚባል ወንጀል ነው እንግዲህ ይቀንሳታል ማለት ነው። ዝም ብሎ ባላየው ነገር እነሱ የሚሳደብ ከሆነ ሌላኛው ስለዚህ እዚህ ውስጥ ከተጠቀሱ ውስጥ ውስጥ ማን አለ ማለት ነው ሲህር አለ። ሌላኛው አልኪሃና ምን ማለት ነው? ጥንቁላ ይላል። ጥንቆላም በጣም ከከበዱ ወንጀሎች ከሽርክ ውስጥ የሚመደብ ነው። وهي እሷ ጥንቆላ ምንድን ነው ከተባለ ادعاء علم الغيب የሩቅ ነገር ሚስጥርን አውቃለሁ ብሎ መሞገት። ادعاء ማለት አውቃለሁ ባይ ማለት ኢልመል ገይብ የሩቅ ነገር ሚስጥርን አውቃለሁ ማለት ምሳሌ ከልክባር መናገርን ይመስል ከልክባር መናገርን ይመስል ቢማ ሰየቃዕ በዚህ ምድር ላይ የሚከሰትን ነገር መናገርን ይመስል ፊል አርድ በምድር ላይ ማለት ነው አይደል ማል ይህ ሰው ከምን ላይ ተንተርሶ ነው የሚናገረው እንላለን ይሄ ሰውዬ አይደል ማልስቲናድ ምን ሆኖ ነው? ተደግፎ ነው፣ ተጠግቶ ነው። إلى سبب ወደ ሰበብ ተጠግቶ ነው እሱ የሚናገረው። ዝም ብሎ የሚናገር እንዳይመስለ ምንድነው ሰበቡ ከተባለ استراق السمع የጆሮ ሌባዎች ከሰረቁት ማለት ነው። ኢስቲራቁ ሰምዕ የጆሮ ሌባዎች ከሰረቁት። የጆሮ ሌባ እነማን ናቸው? ጂኒዎች፣ ሰይጣናት ተቀጣጥለው ከአላህ የሚያስተላልፈውን ነገር ሰምተው ያመጡትን ማለት ነው። ገብቷችኋል? ሴቶች ሰርቆ ያመጣሉ። ያው የተስተላለፈው ለመላእክቶች አላህ ያስተላለፈው መልእክት ተቀጣጥለው የት ይሰማሉ? ሰማ ዱንያ ላይ ሆኖ ይሰሙና እሱን ያመጡትን ለጠንቋዩ ያቀብላሉ። እሱ ደግሞ ምን ያደርጋታል? ይቀባባትና መቶ ውሸት አድርጎባት ለሰው ጠልዞ ይሰጣል ማለት ነው። የስተሪቁል ጅንዩ ጅንዩ ይሰርቃል ያ ጅንይ አልከሊመቱ ንግግርን ሚን ከላሚል መላኢካ ከመላኢኮች ምን ንግግር አላህ ለነሱ ካስተላለፈው ፈዩልቂሃ ከዛ ይጥላታል ፊ ኡዱን ፊ ኡዱኒ ካሂን በጠንቋዩ ምን ላይ ጆሮ ውስጥ ጣል ያደርጋታል እሱም ደግሞ ያንቆረቁራትና ይሰማትና ፈየክዚቡ ማዓሃ ሚአተ ከዚባ መቶ ውሸትን ምን ይልበታል? ይዋሽበታል። ፈዩሰድቁሁ ናስ ሰው ልጆች ምን ይሉታል? እውነት ነው ብለው ይቀበሉታል። ቢሰበቢ ትልከል ከሊማ ይህንን ያደረጉት ከምንድን ነው ከተባለ በዚች ንግግር ምክንያት ነው። ቢሰበቢ ትልከል ከሊማ ከአላህ ዘንድ ከተሰማችው ቃል አንጻር ነው። የሚናገሩት ሰው ልጆችም እውነት የሚሉትም ወላሁ ሁወል ሙተፈሪድ በሐቂቃው ግን ስንሄድ ወላሁ አላህ እኮ ሁወል ሙተፈሪድ እሱ የተነጠለ አምላካችን ሙተፈሪድ ማለት የተነጠለ ቢዕልም ልገይብ የሩቅ ነገር ሚስጥርን በማወቅ ፈመን ዳዓ አውቃለሁ ያለ የሩቅ ነገር ሚስጥርን ሙሻረከተሁ ከአላህ ጋር መጋራትን ይህንን የሩቅ ነገር ሚስጥርን በማወቅ እውቀት አለኝ ያለ ፊ ሸይኢን ሚን ዛሊከ ቢኪሃነቲን በጠንቋዮች ተደግፉ አው ገይሪሃ ወይም በሌላውም አማካይነት አው ሰደቀ ወይም አንተ እኔ አውቃለሁ አይደለም ያልኩም ወይም ደግሞ ሰደቀ ምን ያለ እውነት ያለ ጠንቋዩ እኔ እኮ የሩቅ ነገር ምስጢር አውቃለሁ ሲል አው እንዴ ጣም ያውቁት እሳቸውማ ኧረ ሂድና እስቲ እጣ ወቅ ይባላል እጣ ፈንታህን ወቅ ግልጽ እዚህ ዱንያ ላይ ያለን እጣ ወቅ አሁን ደግሞ በ message ም ተጀምሯል የጥንቆላ ምናምን ነገር ደውሉና ምኖትን ወቁ። አላያችሁ እንዴ? application መጥቷል። እሱም አንድ አዲስ ነገር ነው። application እንዳለ ሆኖ እኔ ደግሞ የእንትኑን ነው የሰማሁት። ይሄ ምንድነው ሲምስ የእንትን አ ድረ ገጽ አለ አረ ከዛ ውጪ ደግሞ ምን አለ message ግልጽ ነው ምንነትን ማለት ስለወደፊት ስላንተ ማወቅ ላክ ይላል አልደረሳችሁም እንዴ በጣም አጃይብ ነው ያልኩት የደረሰኝ ቀን ማለት ነው እኚህ የመሳሰሉ እንግዲህ ነገሮች በአሁን ሰዓት አሉ እጣፈንታን ወቅ የሚባል እነሱን ራሱ እውነት ያውቃሉ ብሎ ማለት ፈቀድ ጃአለ ሊላሂ ሸሪከን በፊት እኔ ማቆ አንድ ስትሮሚ ምንድነው አስትሮሎጂ ነው አስትሮኖሚ የሚባል መጽሐፍ አቅ ነበር። መጽሔትና እንትን ጋዜጣ ነበር በፊት በፊት ነው። አሁን ግን ያለ አይመስለኝም እሱ ነገር። እሱም እንደዛው ነው። ነው። فقد جعل لله በእርግጥ ለአላህ አድርጓል ሸሪከን አጋርን ፊማ ሁዋ ፊማ ሁዋ በሆነው ሚን ኸሳኢሲ خصائص مال مال الله يتوسن بتن يتنتل بتن نجار أو قال مالته وهو سو مكذب لله ولرسوله الله النام لك يوم من مالتنا ما سواشتنا آكم يا لوتن وكثير من الكهانة أبزان يوتشوك تنقويوتش المتعلقة المتعلقة بالشياطين بسيطانات من يارو የተንጠለጠሉ ላተክሉ ሚነ ሽርኪ ከሽርክ ምን አትልም አትጸዳም ላተክሉ አትጸዳም አትርቅም ወተቀሩቡ ኢለል ወሳኢል ወደ አዳራሾቹም ቁርባን ይሆናሉ ወተቀሩብ ቁርባን ያደርጋሉ ኢለል ወሳኢል አማካይ ወይም አዳራሽ ወደሆኑት አለቲ ዩስተዓኑ ቢሃ ያንን በማወቅ የሚረዱበት ማናቸው እነሱ ሰይጣናት አይደለም ጂኒዎች፣ ሸይጣኖች አላ ዳዕዋ አልዑሉም አልገይቢያ አላ ዳዕዋ አውቃለሁ በማለቱ ላይ አልዑሉም አልገይቢያ የሩቅ ነገር ምስጢር እውቀትን በተመለከተ እውቀቶችን በተመለከተ አውቃለሁ ብሎ በሚሞግተው ነገር ላይ ለሚታገዝባቸው አካላቶች ቁርባን ያደርጋል ኪሃና ሽርኩን ጥንቆላ ምንድን ነው አለ ሽርክ ነው من جهة دعوى مشاركة الله في علمه ከአላህ ጋር ምን ማለት ነው ዳዕዋ ነው ዳዕዋ ማለት መጥራት ነው ወይም ደግሞ አውቃለሁ ማለት ነው ሙሻረከትላህ ከአላህ ጋር መጋራትን ፊ ዕልሚሂ በእውቀቱ አለዚ እክተሰ ቢህ አላህ ብቻውን የተነጠለበትን እኔም አያውቃለሁ የሩቅ ነገር ምስጢር እኔም እንደ አላህ አውቃለሁ ማለት ነው። ወሚን ጂሃት ተቀሩብ ኢላ ገይሪላህ ሌላኛው ደግሞ ይህን ነገር ስናውቅ ለወሳይጦቹም ወይ ወሳኢሎቹ ቁርባን እናደርጋለንና ከዛው ነው የሚመደበው ይላል። ስለዚህ የጥንቆላ አውታሮች ራሱ በጣም እየበዙ ነው ያሉትና በጣም ጥንቃቄ ያስፈልጋል ሰዎች እንደ ቀልድ ይገቡበታል እስቲ ምንድነው ብሎ የሚገባ አለ እስቲ ምንድነው ብሎ መግባት የማይቻል እስቲ በቃ እንዴት ነው ምናምን እየተባለ የለም ማለት ነው እዛ ውስጥ መግባት وفي صحيح مسلم مسلم بزجبه አን አዝዋጅ ነቢ ስለ ላ ሰለም ከከፊል ከነቢ አለ ሰላት ሰላም ሚስቶች ነው የተገኘው አን ነቢ ስለ ላ ሰለም ቃል ነቢዩ አለ ሰላት ወሰላም ብለዋል ነው ምን አሉ የአላህ መልእክተኛ መን አታ አራፈን አውቃለሁ በይ ዘንድ የመጣ አሉ አራፈን ማለት አውቃለሁ ባይ ዘንድ የመጣ ፈሳለው ጠየቀው አንሸይን ስለ አንዳች ነገር ሄዶ በቃ መጠየቅ እኮ ነው። መጠየቁ ብቻ ለም ቱቅበል ለሁ ሰላቱ አርበዒነ የውመን የአርባ ቀን ሰላቱ ተቀባይነት አያገኝም ማለት ሌላ ሐዲስ وعن ابي هريره رضي الله عنه عن النبي صلى الله عليه وسلم قال من اتى كاهنا فصدقه بما يقول ባለ እውነት ካለ ፈቀድ ከፈረ ቢማ ኡንዚለ አላ ሙሐመድ ይሄ ምን ካለው ነው ደግሞ ይሄ እውነት ካለው ደግሞ በቃ በነብዩ ላይ በወረደው ቁርአን ክዷል ነው አይደል? ታዲያ ከካደ የሚጠበቀው በቃ ገብቷ ማለት ነው ሰው የኩፍሩ ውስጥ አይደል? ያ ደግሞ እንደውም በመጠየቁ ብቻ የአርባ ቀን ጸላቱ ዜሮ ነው ላይ ነው ዜሮ ዲግሪ ላይ ነው ያለው ማለት ነው። ወሚማ የጂቡ አተንቢህ እዚህ ላይ እንግዲህ በጣም መንቃት የሚያስፈልግ ነገር አለ። ሁሉም ሰው እየተሸወደበት ስለሆነ መንቃት የሚያስፈልግ ነገር አለ አለ። ምንድነው እሱ? አለይህ በሱ ላይ ወተህዲር መጠንቀቅ ሚንሁ ከሱ አምሩ ሰሓረቲ የድግምተኞችን ሁኔታ ነቅቶ መጠባበቅ ያስፈልጋል። ወልኩሃን የጠንቋዮችም ወልሙሸዓዊዚን እነዚህ አስማተኞች የሚባሉትን አሁን ታያላችሁ አይደል ሰው ሲሄድ ነው አስማት ምናምን ይባላል ከልጅነታችን ስሙን ተለውጦ እኮ መኪና ምናምን በላዩ ላይ ሄዶበት ምንም ያክል ማለት ነው ሴኖትራት ምንም አይሆንም አ በጣም ሰው ከበኒ አደም ከስጋ ከደም ተሰርቶ መኪና የማይሄድበት ምንድን ነው ምንድን ነው ሲህራን እንዴ ይሄኔ እኮ ለምታየው ሰው ሰሐሩ አዕዩነ الناس واسترحبوهم አይደለ وجاءوا بسحر عظيم ነው እላዩ ላይ እኮ ሄዶበት አይደለም የሰው አይን ላይ ግን ተደግሞ እሱ ዳር ላይ ነው ያለው የተኛው ማለት ነው መኪናው ሄደበት ትላል ለሚያየው ግን በላዩ ላይ ሄደ ነው የሚመስለው የሰው ላይ የሚሰራው ሁለተኛ ነገር ደግሞ መኪናው የመጀመሪያው ይሄ ነው ግልጽ ነው የሰው አይን ላይ ለሚያየው ነው እንጂ መስሎ መኪናው አልሄደ እሱ እኮ ዳር ላይ ነው የወጣው ዳር ላይ ተኝቷል። መኪናው እንደዚህ በቃ ግጽ አይነ ላይ ግን አጨልመውባል በሲህር። ሁለተኛው ደግሞ የጂኒዎችና የሸይጣኖች ትብብር ነው ያን ነገር እንዳይደረግ። ግልጽ ነው። ምሳሌ እሱ በላዩ ላይ የሆነ ነገር ሲሄድ የእነሱ ቁዋ ይለያል ያ ነገር ላይ እንዳይሄድ ማድረግ የሄደ ነው ግን የሚመስል በአየር ላይ የሄደ ነው እሱ ያለው። እንዲህ አይነት የመሳሰሉ የተለያዩ እንትኖች አሉ። ሰውየው እንግዲህ ስለት ባለው ነገር እየተወጋ ሰውነቱ ላይ አለመግባቱ ሰው ከሆነ እንደሚገባበት ብቻ ነው እኛ የምናውቀው። ግልጽ ነኝ። ኩሃን አልሙሽዓዊዚን አለዚነ ዩፍሲዱነ ፊል አርድ አንድ ጊዜ በጊዜው የነበሩ እኛ ከራማ አለን የሚሉ እኛ እንዲህ ከራማ እናሳያለን ከአላህ መንገድ የወጡ መሆናቸውን የታወቁ ናቸው እና ምን አለ እና ይህ ትልቅ ከራማ ነው እንጂ የኛ ዝም ብሎ አይደለም ግን ሽርክ የሚሰሩ ናቸው በሼኹ እስላም ኢብኑ ተይሚያ ዘመን ምን አላቸው እና እስቲ አንተ ሐቅ ላይ እኔ ያለሁት ሐቅ ላይ ነኝ እኔ ነኝ ሐቅ ላይ ያለሁት የምትል ከሆነ እስቲ ከኛ ጋር ይሄንን ግጠም አሉት ምን አላቸው ችግር የለም ማለት ቢሸርጥ ሸርጥ አለው አለ አንደኛ በጣም ብዙ ህዝብ ይሰብሰባል ልክ እንደ እንትና ማለት ነው እንደ ሙሳ ሌላኛው ደግሞ መጀመሪያ እጆቻችንን የተለያዩ ነገሮቻችንን በሎሚ እንታጠባለን የሚሰሩትን ታክቲክ ስለሚያውቅ ነው ግልጽ ነው በታክቲክም ይሰራሉ እኮ ላይ የሆነ ነገር ይቀቡና እሳት ላይ እጃቸውን ቢሰዱ ምንም አያቃጥላቸው ልክ የሆነ ደፍተር ላይ waterproof የሚባል ነገር አለ ውሃው እንኳን እንትን ቢል አይገባም ወደ ውስጥ አይደል ልክ እንደዛው ሰዓት ደግሞ ማለት በዛው ታክቲክ የሚሰሩት ደግሞ የሚቀቡት ነገር አላቸው ከዛ አንጻር ከዛ በኋላ فغلبوا ቀሩ በቃ አረ አንፈልግም አሉ እነሱ በዚህ እንግዲህ شيخ الإسلام ተይሚያ የረታባቸው ክስተቶችም አሉ ዶክተር ፈውዛን አልፈውዛን ኪታብ ተውሂድ ብለው በጻፉት ኪታባቸው ላይ ይሄም ይገኛል ሌላ ኪታብ ላይ ምን አሉ? المشعوذين الذين يفسدون في الأرض ولا يصلحون فبعضهم እና እነዚህ الذين يفسدون في الأرض በምድር ላይ ፈሳድን የሚያንሰራፉ ولا يصلحون መልካምን የማይሰሩ فبعضهم يظهر للناس فبعضهم ከፊሎቹ يظهر للناس ለሰው ልጆች በይፋ ይወጣል ظهر للناس بمظهر الطبيب ልክ እንደ ጠቢብ ሆኖ ጠቢብ ማለት ዶክተር በቃ ሀካሚ እኔ በቃ ለሰው መድኃኒት አለዚ ዩዳዊል መረጥ በሽታን የሚፈውስ መድኃኒት የሚሰጥ ማለት ዩዳዊ ማለት ህክምና መድኃኒት የሚሰጥ አልመረጥ ለበሽታ ማለት ሆኖ ይቀርባል። ግን ሲህር ነው የሚሰስ መድኃኒት ያደርጋል እኮ እሳቸው ጋር ምናምን እየተባለ አንዳንድ ቦታ ይሄዳል። ሲህርን እኮ ማስለቀቅ ጠንቋይ ቤትም ሄዶ ሰውየው ሊለቀው ይችላል። ግን የማይላቀቀው መልቀቅ ነው የሚለቀው። አባባል ያልገባችሁ ምሳሌ ትሄዳለች ጠንቋዩ ጋር ይተያያሉ አይደል ምን ይላል ልክ ሲያየው ማለት ነው ማንን ጠንቋዩ ሲያየው ጂኒው ላይ ያለ ያው ሲህር በዛ ነው የሚቀናበረው ሲያየው በቃ ይሄ ዱርዮች እንደሚሉት ቋንቋ አለ አይደል ግልጽ ነው ላሽ በል የሚሉት ቋንቋ አለ ልክ እነሱ ጋር ሲደርሱ ምን በል አዎ እስቲ ራቅ በል ብሎ ይለዋል ማለት ነው። ያው የሚገባ ምን አለ ቁርባን አለ አይደለ እ ቁርባን የተለያየ ነገሮችን ለሁለት share ያደርጋሉ። አብሽር ምናምን የሚመጣውን share አንተ ብቻ ልቀቅ። ከዛ ይለቃል ለጊዜው ማለት ነው። ከዛ በኋላ ለስንት አመት ከዛ በኋላ ትንሽ እነሱ የምንጥም ካለባቸው ይሁን አሁን ደግሞ ቁርባ ምናምን ከፈለጉ ምን ያደርገዋል? ይሄድና ያጠናግረዋል። አሁንም ተመልሶ የት ይሄዳል? እዛ ይሄዳል ማለት ነው። ላይለቀው እንደዚህ በተለያየ ነገር ሊለቅ ይችላል ማለት ነው። ይሄ ምን የሚባለው ሲሕር ማለት ነው። አሁንም ይሄ የተያዙ ችግር ያለባቸውን ሰዎች ምን ይላሉ? وبعضهم يظهر للناس بمظهر الطبيب الذي يداوي المرض በሽታን የሚያክም መስሎ ይቀርባል። وفي الحقيقة مفسد للعقائد ነገር ግን እሱ ምንድነው በሐቂቃው የሰው ልጆችን አቂዳ የሚያበላሽ ነው። የሀይሱ የአእምሩ አልመሪት በሽተኛውን ያዛል። አይ የዝበሓ ሊገይሪላህ ከአላህ ውጭ እረድ ይለዋል። መጀመሪያ እረ እሳቸው እኮ እሳቸው ከሄድክ ማንኛውም ይፈወስ ይባላል። ግን መጀመሪያ እዛ ስትሄድ እንዲህ እረድ ይላል? አው የክቱብ ለሁ ጠላሲም ወይም ደግሞ ጣላሲሞችን ምን ይላል ይጽፋል። ለሲህር የሚደረጉ ሁጡጥ አዕዳድ ሁጡጥ ማለት መስመሮች፣ ቁጥሮች የተለያዩ አንተ አይገባም ያ ቁጥር ምናምን ነገር ምንም ምንም አይገባም። ግን እሱ ከጂኒዎች ጋር የሚግባባበት ምኑ ነው? ቋንቋው ነው፣ ቁጥሩ ምኑ ነው። እኔ ራሴ ፈትቼ አይቻለሁ። እንዲህ አይነት ነገሮች ብዙ ጊዜ ፈትቼ አይቻለሁ። አሽርክያ ወተዓዊዝ ሸይጣንያ ሰይጣናዊ የሆነ መጠበቂያ ደግሞ እንትን ይልላል ሰይጣኑን እሱ እዛ ላይ ጻፈልህ በማታውቀው ቋንቋ ነው። እሱ ማንን እየለመነ ነው? ሰይጣኑን አድነው ይህንን ሰው ምናምን ብሎ ልክ እኛ ተአውዛት ማአወዘተ ምናምን ዱዓ እንደዛው እሱ ይላመንልሃል። ከሰይጣኖች ከሰይጣኖች ነው እንግዲህ የሚላመኑ አንተ እንደው ሀቅ ነው ብለህ ታጠልቀዋለህ። እሱ ጂኒን እየለመነ ነው በአንተ አንገት ላይ የተንጠለጠለው ነገር አረ ከዚህም የባሰ አለ ወላሂ ደግሞ በማታለል ሀታ ሴት ልጆች በተለይ ለመደፈር ሰበብ የሚሆኑበት ብዙ አቃል እኔ መድኃኒት አደርጋለሁ ተብሎ እሳቸው ያውቃሉ ምናምን ተብሎ እናትና አባት አውቆ እንግዲህ እስቲ ማንም ሰው መግባት የለበትም ብሎ በር ዘግቶ ደግሞ ለመጥፎ ነገር የሚደረጉ ስንቱ አለ። እናትና አባት አንዳንድ ጊዜ ኧረ ምንድን ነው ምናምን ቢሉ ራሱ ይሄ ለብቻ የሚደረግ ራቁት ላይ ሆኖ የሚደረግ መድኃኒት ነው የሚል ደፋር አለ። ሪያነ አለበለዚያ የለም ይላል። ግልጽ ነው። እሱ ግን ያው የሚሰራውን ይሰራል፣ ይፈጽማል። الله አልዓፊያ والسلام من ذلك البلاء والبعد كفيل ደግሞ አልአኸር ሌላኛው والبعد አልአኸር يعني ደግሞ كفيل منهم የظهሩ እንኳን እንዲህ አይነት አይደለም ከሴቶች ጋር እንኳን ልቅ ግንኙነት ያላቸው ሩቅ አድራጊዎች ጋር እንኳን ሄዳችሁ ቁርአን እንዲቀራባችሁ ራሱን ያልደግፍም። ልቅ ግንኙነት እንደው ዝም ብሎ በቃ ከጭንቅላት በዘለለ እንደው እየነካ እሱንም ይወራ ኢልሂጃብ ከሆነ ሰየው ጥሩ ነው። ይወራ ኢልሂጃብ ጭንቅላቷን ይዞ ቢቀራ ጥሩ ነው። ደግሞ ጭንቅላት መያዝ ሸርት አይደለም። ባይዝስ ምን ችግር አለ شرط ነው እንዴ እ ነይቶ ይቅራ እንትን አለ አለበለዚያ ሰው አለ እንዴ በኋላ ትልቅ ፈተና ውስጥ እንዳይገባ አውቆ እያወራጫት ሰይጣን ያው ለላ ያለው ጂን አውቆ ያወራጭና ልክ እሱ ምናምን ቢተደቡር የቁርአን አንቀጹን ሲቀራ ልቡን ስውር ያደርገዋል ይላል። ስንት ፈተና ነው ያለው ሐቂቃ እሷንም እሱንም ፈተና ውስጥ የሚከትበት ስንት አጋጣሚዎች አሉ እና በጣም ጥንቃቄ ያስፈልጋል ዝም ብሎ ሩቃ ማንም ተነስቶ የሚሰራው ማለት ነው ግጥም አይደለም والبعد الآخر ሌላኛው ከፊሉ ደግሞ منهم يظهر بمظهر المخبر يظهر ለሰው ልጆች በይፋ ይወጣል ይታያል ማለት ነው አይደል بمظهر المخبر عن المغي عن መባት ነው አይደለም መባት የሩቅ ነገሩን ምስጢሮችን አውቃለሁ ብሎ መናገር መለፍለፍ ይጀምራል። ዋማኪኑ ላሽያ የነገራቶችንም ቦታ አልመፍቁዳ የጠፉትን ቢሐይቱ የእቲህ ልጁሃል እነዚህ መሀይማን የሆኑት ሰዎች ይመጡና ይጠይቁታል። አረ እንዲህ እንዲህ ጠብቶ የስአሉነ አን ላሽያኢ ማለት የጠፋ ነገሮችን ይጠይቁታል። ወይኽቢሩሁም ይነግራቸዋል አናማኪኒ ውጁዲሃ አናማኪኒ ውጁዲሃ የምትገኝበትን ቦታ እንዴት ነገራቸው ትላላቸዋል እንዴት ይነግራቸዋል ከተባለ በጂኒዎች አማካይነት እነሱ ቃኘት አድርገው ምናምን ራሳቸውም ምነው ይደብቁት። ሰውየው እኮ ጠፍቶበት እነሱ ይዘው ይደብቃሉ። እንዴት ይደብቃሉ እንዳትልሽ ግጽ ነው አለ ሰውን ይወስዱ የለ እንዴ ሰውን እኮ ሰርቆ ይወስዳሉ። የሆነ ቦታ ላይ ወስደውት እዛ የሚያቆዩበት ከራሳቸው ድንጋይ የሚያደርጉበት አጋጣሚዎች አሉ። በሰሃቦች ዘመን ራሱ አንድ ሰሃቢ ጠፍቷል ነበር እንዴ? ይዘውት ሄዱ። ግልጽ ነው። ረጅም ታሪክ ነው። ለማንኛውም እንዲህ አይነት አጋጣሚዎች አሉ። አው ይሕዲሩሃ ለሁም ቢዋሲተቲን ወይም ደግሞ የጠፋውን ነገር ያመጡና ያስቀምጡታል። አው ይህዲሯ ማለት ያመጡና ያስቀምጡታል። ለሁም ቢዋሲጠት ሸያጢን በሰይጣናት አማካኝነት ወልባዕዱ ለአኸር አንዳንድ ጊዜ እንደዚህ ነው። ሰላቢ የሚባለው ነገር እኮ እንዲህ ነው። ግልጽ ነው። ምንም አንደኛ በረካ አለመኖር ወይ ሁለተኛ በቃ ቤት ውስጥ ምንም ነገር ታጣለህ። የሚጠፋብ አመቀጠለ ግልጽ ነው። እንዲህ ብዙ አጋጣሚ አለ። አንድ ጓደኛ የነበረ የእሱ ቤት ደግሞ የተሰራው ሲር በጣም የሚገርም ነው። በቃ የሆነ እንትን ነው የሚመስለው፣ ፊልም ነው የሚመስለው። ግልጽ ነው። ከቤት ውስጥ አበባ ጥሩ በቃ እንትን አድርጎ ውሃ እያጠጣ የሚያምር አበባ ነበር በቃ ተደርጎ እንዲህ እያየ ነው አለ። እንደዚህ ሲሄድ ከግቢ ሊያወጡት ማለት ነው። ይሄድ ዞር ረስነ ስናይ ዱብ አለ። ስናየው ማለት ነው ይሄድ እያለ ይሄ እንደዚህ ነው። ድንጋዩ ደግሞ እንዲያየ ነው ብድግ ብሎ ወደ ጣራ ይመጣል። አንዳንድ ጊዜ እንደሚወረወረ እንደዚህ አይነት በጣም የሚገርሙ ሲህሮች ነው። ያውም በጣም ማለት ሰው የሆነ የሰሩት ሲህር የሚገርም ነበረ በቃ እና እንደዚህ ብዙ አይነት እንትኖች ነው ያሉት ቢዋሰጠቲ ሸያጢን والبعض الآخر ሌላኛው ክፍሎች ደግሞ منهم يظهر بمظهر الولي ايوه አሁን እነዚህ ሰዎች በምን በምን እንደሚመጡ ነው እየነገረን ያለው ወልይ ነኝ ብሎ ይመጣሉ በተለይ በቃ በተለይ በተለይ ሴቶች ሲታመሙ ደግሞ ብዙ ጊዜ የሚያጠቃቸው እንደ አይነት ነገር ሴቶችን والبعض الآخر ከፊሎቹ ደግሞ منهم يظهر بمظهر الولي ولي ነኝ በሚል ይመጣል الذي له خوارق خوارق ማለት ታምር ያለው ኸዋሪቅ ማለት በቃ ያልታየ ነገር ምንድን ነው የሚባለው? ምትአት ነው የምትሉት? ምትአት ነው የሚባለው ወልከራማ ተአምራቶች ያሉት በቃ እኔ እኮ ሁሉንም እችላለሁ። ከድኹል ናር ምንም መግባት እሳትን ይገባል። የዘመናችን ኢብራሂም ሊሉ ይችላሉ ሰዎች ተደንቀውበት። እሱ ግን በሲህር አማካይነት ነው። ግልጽ ነው። ወደርቡ ነፍሲህ ቢስላህ ሰውነቱን በመሳሪያ መምታት በቃ በስለት ሲወጋጋት ታያለሽ ምንም አይቆስልም አይደም ወመስኪል ሐያት እባብን መያዝ እባብ ያልሽውን እንደዚህ ቀብ አድርጎት ምናምን ጉዳይ ግልጽ ነው አንበሳንን የሚይዛል ስንት አምር እንዲ ጆሮን ይዞ ይመጣላል ጆሮን ይዞ አንበሳውን ይዞ ይመጣል ግልጽ ነው አንበሳ እኮ አይደለም ይዞ የመጣው ግን ግልጽ ነው። ሰሐሩ አዕዩነ الناس ነው። ግልጽ ነው አይደል? እባብ ይጀምና ያ አይደለም ይዞ የመጣው ግልጽ ነው አይደል? እንደ ወይ እባብም ቢሆን ደግሞ እሱ ላይ ደግሞ ምን ብሎበት ነው? በጂን ግልጽ ነው አይደል? አማካይነት ተጽዕኖ ፈጥሮበት ነው ያመጣው። وهو السوق في الحقيقه باونت በእውነት ስናየው ግን ደጃል ውሸት አሁን የተለያዩ ቻናሎች በቃ አስማት እያሉ የሚያቀርቡት ሁላ ድግምት ነው። መፍሁም እነዚህ ነገር ለሙሻሃዳ አይገባም። وفي الحقيقة دجال مشعوذ مشعوذ ما لما ما لما مشعوذ مشعوذ ነው የሚላችሁ ሙሻዕዊዙን ነው ይህ አስማት እየተባለ የሚደረግ ነው ወወልዩሽ ወወልዩ ሊሸይጣን የሰይጣን ምንድነው እሱ ወልይ ወዳጅ ነው ወኩሉ هذه الاصناف እነዚህ ነገሮች ሁላ ቱሪዱ الاحتيال ምን ተፈልጎበት ነው ሰው ልጆችን ማታለል احتيال ማለት ማለት ማታለል ወነስቢ እንዲሁም ማጭበርበር ተፈልጎበት ነው ኺዳዕ ለአክል አምዋል الناس የሰው ልጆችን ምን ለማለት ገንዘባቸውን ለመብላት ወኢፍሳድ አቃኢዲሂም አቂዳቸው ምን ለማለት ለማበላሸት ነው የባሰበት እንግዲህ ስንት ነገር ነው ወላሂ የሚሰራው ያለው እንደው በጣም ከባድ እኮ ነው። በአሁኑ ሰዓት በፊት እናት አባቶች ነው። አሁን ወጣቱ ራሱ ወደ ሲህር የሚገሰግስበት ሁኔታ ነው የበዛው። ገብቷቸዋል። በተለይ መስተፋቅር የሚባለውን ነገር እየሰሩ እንዲሁም ደግሞ የፕሮቴስታንት እምነት ተከታዮች ደግሞ ሙስሊሙ ህብረተሰብ ላይ በተለይ ትምህርት ቤት ውስጥ ያሉ ተማሪዎች ላይ የሚሰሩበት ብዙ ሁኔታ ነው ያለው። መጠንቀቅ ዚክር ማብዛት ያስፈልጋል። በተለይ በተለይ ሴቶች በጣም ጥንቃቄ ያስፈልጋል። ፈየጂቡ ከምንም በላይ እንደዚህ አይነት ህመም የተጠቃ ሰው የሚመከረው ራሱ ትልቅ ጥረት የሚያደርገው ነው መድኃኒት ሊሆን የሚችለው። ምክንያቱም አልኢንሳን ጠቢቡ ነፍሲ ለስንት አመታት ሩቃ ቤት የምትመላለስ ልትኖር ትችላለች፣ ምንም ጥቅም ላታገኝ። ምክንያቱም የራሷ ጥረት ስላሌለ ማለት ነው። ወይም ደግሞ ውስጧ ላይ የቂንን አለመኖር የቂን አለመኖር ብቻ ሳይሆን ደግሞ ሰብርና ተስፋ ማጣት ሲኖር ግልጽ ነው። እነዚህ ነገሮች ካሉ ወደ አላህ ከተጠጋን ቁርአን ለሁሉም ምንድነው? ነው شفاء ምክንያቱም ሩቃ ቤት ትሄዳለች፣ ሩቃ አድራጊ ወይም የሚቀራው አካል ያባርራል፣ እሷ ደግሞ ትጠራዋለች ቤት ሄዳ። ምክንያቱም ቤት ስትሄድ እሷ የሆነ ቻናል ከፍታ ነው የምታየው። የተለያየ ነገር ነው የምትሰራው። በቃ ይመጣና ደግሞ ያ ባር ሂድ ይለዋል። እሷ ደግሞ የምትለው ከሆነ ይሄ እንደዚህ ውስጣችን ያለው የቂን ነው ትልቅ ሚና ይጫወታል። እንደዛ ከሆነ ወኑነዚሉ ሚነል ቁርአን ማ ሁወ ሺፋኡን ወረሕመቱን ሊልሙእሚኒን ብሏል አላህ ስብሓነ ወተዓላ። ስለዚህ ሺፋዕ ነው فيجيبه قد دلالة على المسلمين بمسلم وشلي أي يحذروا ده فري مناس في اللي فري تقولوا مفراسو مدينة قد صوب زيان نقد التقى حتى أن كان سويون تقولوا بك بالله لما وكلا منهم بإذن الله بالله فكار انجي ما نملي قدن يجبك يكين من تنقار راسو مناس في اللي فيجيب قد دلالة على المسلمين بمسلم وشلي أي يحذروهم لتنكفوا يقبل ويبتعدوا عنهم كالنسو ليروكم ويجب على ولاة الأمور በውላተል ኡሙሮች ላይ ደግሞ ግድ ይላል አለ استتابة هؤلاء እነዚህን ሰዎች ምን ማለት ተውበት እንዲያደርጉ መጠየቅ استتابة ምን ማለት ተውበት እንዲያደርጉ መጠየቅ የሀገር መሪዎች ላይ ማለት ይህ ሸሪያ ያለበት ሀገር فإن تابوا ተውበት ካደረጉ ጥሩ وإلا አለበለዚያ ተውበት ካላደረጉ قتلوا ምን ይባላል ይገደላሉ لإراحة المسلمين። ሙስሊሞች ምን ከማለት ከማሳረፍ አንጻር من شر ከነሱ شر የሸሪ ሀገር እኮ ቢኖር በቃ ብዙ ሰው ነው የሚገደል وفسادهم ከፈሳዳቸውም ወተንፊዜ ሊሑክሚላህ ፊህ የአላህ حكم ደግሞ በእነሱ ላይ ተፈጻሚ ይሆን ዘንድ تنفيذ ማለት ተፈጻሚ እንዲሆን ማለት ነው። አጋጣሚ ደግሞ አደራ የምለው ነገር ምንድን ነው? ጂኒዎች የሚለፈልፉትን ወሬ አለመስማት ጎረቤት የሚዋደዱ ሴት ካለች ምን ይላል? አንቺ አንተ ማን ነህ ሲል ያው ጠያቂውም ዝም ብሎ ከሚጠይቅ ጠያቂ ከሆነ እኔ እንትና ነኝ እንዲሰርቼ ነው እንዲሰርቼባት ማን ነው ለፍላፊ ሰውየው ሲድቂውን ኪዝብ ማወቅ ይችላል እንዴ በቀላሉ ይችላል እንዴ ከባድ ነው ከዛ በኋላ ከጓደኛ ቤተሰብ ይሰማና ከቤተሰብ ጋር ጦርነት እናት አባት ወንድም እንደውም ጠብቆ ራሱ ሊማታም ይችላል እንዲህ ልጃችን ላይ እህታችን ላይ እንዲሰራ እንደው አላህ የጠበቀው ካልሆነ መስተቀር ከባድ ነው። የሚናገሩት ሁላ እኮ ሲድቅ አይደለም አይደል እንዴ? መጠንቀቅ ያስፈልጋል። እንደው ዋናው አላማ ምንድነው ነው? እንዲህ ሲለፈልፉ በጥፊ ማለት ዝም በል ዋናው ነገር ውጣ ተላቀቅ እንጂ ዋናው መለፍለፉ ማንነቱን መናገሩ አይደለም። ምኑ ታርጌቱ ግልጽ ነው። ምክንያቱም ሰውን ለሰው ሊያባላ ይችላል። ቤተሰብ ለቤተሰብ፣ ጎረቤት ለጎረቤት ሰው ደስ ተናገረ እኮ ይላል። ይሄ ደግሞ ወረኛ ህዝብ አለ አይደል? የምላስ ኔትወርክ ይሰማና እንትን ማን እንትና እኮ ነች የሰራችባት። በምን አወቅሽ? ሲናገር ሰምቼ ሐቅ በምን አወቅሽ? እንኳን በአካል እንኳን የምናውቀውን እንዲህ ሰው እንኳን የሚያመጣልን መረጃውን ራሱን ማገላበጥ ያስፈልጋል። እኔ ደግሞ ከነጭራሹ እያየናቸው አይደለም። ይህን እኮ እየለፈለፈ ምናምን ነገር ምናምን ብለን ስንሰማ ያሾፍባል፣ ያላግጥባል። ففي صحيح البخاري عن بجالة ابن عبده مستلف قال كتب عمر عمر صافة ابن الخطاب أن اقتلوا كل ساحر وساحرة እያንዳንዱ ድግምተኛ ወንድና ድግምተኛ ሴትን ምን በሉ ግደሉ የሚል ትእዛዝ ነው ያስተላለፈ። የሸሪያ ሀገር እንግዲህ እንዲያሳርፍ ሌባም ከሆነ እንደዛው ታርፋለህ። ዋን ጁንዱብ መርፉዓን ከጁንዱብ ደግሞ የሚስተላለፍ አለ ሐዱ ሳሂር የድግምተኛ ቅጣቱ አለ ضربه بالسيف አንገቱም በሰይፍ ምን ማለት ነው መምታት ማን ግልጽ አለ ያው መቆረጥ ማለት ነው አይደል ረዋሁ ትርሚዚ ስለዚህ ይህን ያክል ከባድ ነገር ነው ማለት ነው። ሌላኛው ተጠዩር አለ። ተጠዩር ማለት ደግሞ ማለት ነው በገድ ማለት ይህ ደግሞ አብዛኛው ማህበረሰብ የተለከፈበት ነገር ነው። ተጠዩር ማለት በገድ ማመን ተጠዩር ማለት ምን ማለት ነው? በገድ ማመን ገድ ማመን ወሱ አተሻኡም ተሻኡም ይባላል በሌላ አጠራር ቢጥዩር በአዋፋቶች በፊት በአዋፋት ነበር በአዋፋት ማለት ምሳሌ ገድ የሚባልባቸው አዋፋት ይኖራሉ የሱ ጣራ ላይ ወይም ደግሞ የቤቱ የሆነ አካል ላይ ብታርፊያች እርግብ ገድ የምትባልበት ማለት ነው። በቃ ዛሬ እስቲ ገድ እሞክራለሁ ይላል። ያቺ አዋፋት ምን ያደርጋታል? ያባርራታል። በምን? በድንጋይ ምናምን ወይ በሆነ ነገር ሲያባርራት እሷ በተጓዘችበት አቅጣጫ ንግድ ይወጣል። ምሳሌ ወደ ምስራቁ ከበረረች፣ አዎ በዚህ ጋር ለንግድ መውጣት አለብኝ ይላል። ወይም ደግሞ በሰሜኑ አቅጣጫ ወደ ሰሜን ነው የሚቀናኝ ይላል። ወደ ምዕራብ እንደዚህ በበረረችበት አቅጣጫ ወይም ደግሞ የሚያይወደው መጥፎ እንትን እንትን ካለች ከመጣች ሌላ አዋፋት ደግሞ አለች። በእሷ ደግሞ መጥፎ ነው የሚታይበት። እሷ በበረረችበት አቅጣጫ አይሄድም። መጥፎ ነው በቃ በእሷ ሊሄደችበት ይላል። እንግዲህ ቁራን ሊሆን ይችላል። ይህን የመሳሰሉ እንግዲህ ገድ የሚሉባቸው አላቸው። የኛ ሀገርም እኮ አለ ገድ የሚባልበት በፊት በልማድ ተይዞ ከቤት ስትወጣ ባዶን ስራ ይዛ የምትወጣን ሴት ከተ በቃ ዛሬ ገና በጠዋት ከቤቱ ሲወጣ ባዶን ስራ የተሸከመችን ሴት ካገኘ ምንም አይቀናኝም ይላል። ወይም ደግሞ ከወንዝ ውሃ ቀርታ የምትመጣን ሴት ካየ ምን ይላል? ዛሬ ሁሉም ነገር ፉል ነው ይላል፣ ሙሉ ነው እንዲህ ካየ። ወይም ደግሞ ገና ከቤት ሲመጣ ጠቋራ ሰው ካጋጠመው ምንም በቃ ዛሬ ገደቢስ ነው ያጋጠመኝ ይላል። እንዲህ አይነት የመሳሰሉ ነገሮች እኔ በአካልም ራሱ ያገኘዋቸውና እንዲህ ሲሉ የሰማኋቸው ብዙ አሉ። ቢጡዩር ወላስማ በስሞች በስሞችም ኦ ይሄ ስም በጣም በቃ ገድ ይላል ሊያገባ ሲፈልግ ማለት ነው። ያንተ ገድ ከዚች ልጅ ጋር ነው ይባላል። እቺ ስም ካንተ ጋር ገድ ትሄዳለች ይላል። በስምና ቢሆን ስንቷ መልካም በሆነች ነበር። ግልጽ ነው። ልጅቷ ስሟ አኒሳ ነች፣ ግን ስገባ ኸቢሳ ነች። ግልጽ ነው አለ በስም ላይ ተንተርሶ ከሆነ ማለት ነው። አጫዋች ነበረች፣ ግን ስገባ ያው እንደዚህ ያለ ማለት ነው። ግልጽ ነው። ስሙ ጣሂር ነው፣ ሲገባ ግን ነጂስም ይሆናል ማለት ነው። ስለዚህ ወተሻኡም ቢጡዩር ወልአስማ ወልአልፋዝ በምኖች አልፋዝ አልፋዝ ማለት በቃላቶች ወልቢቃ በቦታዎች ወላሽኻስ አንተ ይሄ ቦታ ነው ለአንተ ገድ የሚል ይባላል። ፕሮቴስታንቶች እኮ የሳሂሮች ቁንጮ ናቸው ማለት እንችላለን። በአሁን ሰዓት ታውቃላችሁ አይደል? ታውቃላችሁ ግን ፕሮቴስታንት እምነት ተከታዮች ብዙ ነገሮቻቸው በጥንቆላ ነው حتى አምላኬ አዞኛል ያንተ رزق ያለው የት ነው ይለዋል ዱከም ላይ ሊሆን ይችላል ብሎ ተወስኖልኛል ይልና ይሄዳል ይሄዳሉ እኮ ይሄዳሉ የሚሰፍሩት በዛ ነው ግልጽ ላይ ዘን ነገር በጣም እነሱ በጣም ብዙ የጥንቆላ ላይ ጫፍ እየደረሱ ከጠንቋይ ቤቶች ውስጥ የባሱ ናቸው የሚያስጨዋቸው ታዲያ ዝም ብሎ ይመስላል እምነት መሰለ እንደ ራቁት ምናምን እየሄደች ሴቷ ተቀምጣ እያየህት ወልብቃ ወልአሽኻስ እንዲሁም በግለሰቦች እሱ አንተ ገድ ይላል ከእሱ ጋር ሼር ሆነ ብትሰራ ይባላል ወገይረ ዛሊክ ይህንን የመሳሰሉ ፈኢዛ አዘመ ሸክሱን አንድ ግለሰብ ቢቆርጥ አለ በሆነ ነገር ላይ عزم ማለት ቆረጠ شخص على أمر በአንድ ጉዳይ ላይ من أمور الدين ከዲን ጉዳይ አዊ ዱንያ ወይም በዱንያ ጉዳይ فرأى አየ أو سمع ሰማ ما يكره የሚጠላውን ነገር አየው ይሰማ أثر في ذلك ይህ ነገር ተጽዕኖ ይፈጥርበታል أحد الأمرين። ከሁለቱ አንዱ ጉዳይ ኡሁ ይሄ ነገር ምንም ገድ የለውም ኸይር የለውም ብሎ ይላል ኢመ ሩጁዕ ይላል ምን ይላል ወይ መመለስ ነው ይላል አማ ካነ ዓዚመን ምን ካለበት ቆርጦ ሊሰራው ካሰበው ነገር ማለት ነው አለይ ተጠዩረን ምን ከማለት አንጻር ገድ የለውም በቃው እሱም አንዶ ከስሙ አንጻር በወርም የሚል አለ ሰፈር ላይ አሁን ሰፈር መጥፎ ወር ነው ማለት ሰፈር መጥፎ ወር ነው ለኔ አይሆነኝም ግልጽ ነው ይባላል እ የኛ ሀገር ደግሞ ግንቦት ነው አብዛኛው ደግሞ እንዳጋጣሚ ሆኖ የሀገራችን መንግስቶች መንግስታቶች የሚወርዱት በምንድን ነው በግንቦት ነው ታሪክን አጥኖ ከፈለጋችሁ የሚወርዱትም አመፅም ምንም ያለው ግንቦት ላይ ነው የሚገርማችሁ ብዙ ነገር ተጠዩረን ወተረንዶች ግንቦት በሰላም ባለፈች ይባላል ራሱ ማለት ነው عازما عليه تطيرا وتأثيرا من ፋናን በመፍጠሩ ወይም ተጽዕኖ መፍጠሩ ቢማራ ባያው ሰሚያ አሳጋልኩ ይለካል እሺ ቢማራ አው ሰሚያ ፈዩአሊቅ ቀልበው ቀልቡን ያንጠለጥለ ቢዛሊክ ልመክሩ ይሄ በትን ተጠቀሰው ቢዛሊክ ልመክሩ ይሄ በጠላው ነገር ላይ ሆኔ ከዚህ አንጻር ይል ምንም እኮ መረጃ የለው እኔ ግን ከዚህ አንጻር ይላል ዩአሲሩ ዛሊከ አላ ኢማኒ በኢማኑ ላይ ምን ያደርግበታል ተጽዕኖ ይፈጥርበታል በቃ ይሄ ነገር ወየኺሉ እኔ አውቃለሁ አንድ ሰውዬ ነበረ ለሰውየው ለነገሩ ያም ማለት ያሟል፣ ግን ይሄድ ይሄድና ሲደክሞ ቁጭ ይላል እና እዛ አካባቢ ነበሩ በፊት የነበርኩበት ቦታ ላይ እዛ ሰውየው መጥቶ ማለት ነው እዛ እንዳትቀመጥ ወንበሬ ይላል አንተ ገደቢ ሲሆንክ ሰው ነው ሁልጊዜ መጣ አንተ እዚህ ወንበር ላይ ስትቀመጥ ምንም ቀኑ ሙሉ እንዲሁ ዝም ብዬ ስፎክት ነው ሙሉ ይላል ሐቂቀተን እንደዚህ በቃ ሰውየውን አስደንግጦ ወላሂ እሱ ይላሉ በቃ ሱብሃንአላህ قال وبذلك المكروه ويؤثر ذلك على إيمانه بإيمان لي تتصنع فترة ويخل بتوحيده ويخل بتوحيد بتوحيد لي دمو كفتات فتربتا ወተወኩልህ አለላህ በአላህ ላይም ተወኩል። እንደዚህ አንዳንድ ቀን ደግሞ እስቲ አንተ ገድ ልበል ብዬ ነው በአንተ ዶሳይም ደስ ብለኛል ብሎ መርቆ ይሰጣል። አጋጠመ እንዴ አለ ያጋጥሞኛል። እንደው አንተ እኮ እንደው አንተ ገድ ትለኛለህ እንደው ኸይር ነገር አለ ብዬ ነው ብሎ መርቆ ምናምን ይሰጣል። ከገዛበት የበለጠ ወኢማ አላ የርጂዕ ወኢማ ወይንም ወይንም አላ የርጂዕ أما عدم عليه كوسن ونجر لا يملسم ولكن يبقى في قلبه نجر ينبك البولي كربة أثر ذلك يزيفانا التتيور بجد مالت من الحزن ما زنني مسل والعالم ما تاممني مسل والهم انكاتني مسل والوسهاوس يوسو والضعف بك هذا كام يوم البال كزيان تربك اللي لون يتابعني ፈየጂቡ ፈየጂቡ ምን ይላል ግድ ይላል አለ አላ መወጀደ ባገኘ ሰው ላይ ሸይአን አንዳች ነገር ሚን ዛሊከ ከዚህ በገድ ማመን ያጋጠመው ሰው ፊ ነፍሲ በነፍሱ ላይ አዩጃሂደሃ ነፍሱን ሊታገል ይገባል። አዩጃሂደሃ ማለት ነፍሱን ሊታገል ይገባል። አላ እሱን በማስወገድ ላይ ወየስተዒኑ ቢላህ በአላህ ሊታገዝ ይገባል። ወየተወከል አለይህ በእሱ ላይ ምን ሊል ይገባል? ሊመካ ወየምዲ ፊ ሻእኒህ በጉዳዩ ላይ ለወሰነው ነገር ደግሞ መቀጠል አለበት። ወየምዲ መቀጠል ፊ ሻእኒ በሱ ጉዳይ ወየቁል ብሎ ይበል ግን በአላህ ላይ ጥም አላሁመ ላ ያእቲ ቢልሐሰናት ኢላ አንት አላህ መልካም ነገር ሊያመጣ የሚችል የለም አንተ እንጂ ወላ የድፈኡ ሰይአት ኢላ አንት መጥፎን ነገር ደግሞ ሊያስወግድ የሚችል የለም አንተ እንጂ ወላ ሐውለ ወላ ቁወተ ኢላ ቢክ ብልሃትም ሆነ ኃይል የለም በአንተ እንጂ ወተጠዩር ተጠዩር ማለት ዳኡን በሽታ ነው ቀዲሙን በፊት የነበረ ምን ነበር በሽታ ነበር ذكره الله عن الأمم الكافرة الله سبحانه وتعالى كهاديان ስለሆኑት ህዝቦች አላህ ይተርካል፣ ይህን ነገር ያወሳል። ወአነሁም ካኑ የተጠየሩን በገድ እንደሚያምኑ ቢኸይሪል ኸልቂ በፍጡራን ኸይር ላይ የሚሆን ቢኸይሪል ኸልቂ በምርጥ ፍጡራን በሚባሉት ገድ ይላሉ። ወሁሙል አንቢያ ከፍጡራን ሁላ ምርጥ የተባሉት እነማን ናቸው? አንቢያዎች ግን የሚገርማችሁ በምርጥ ፍጡር በተባሉት እኮ ገድ የሚሉት ግን እናንተ ገደቢሶች ነው የሚሏቸው። የሚገርማችሁ ምርጥ ፍጡር ሆኖ በእነሱ ግን ገድ ይላሉ ማለት እናንተ ገደቢሶች ናቸው፣ እናንተ ከነታችሁ በኋላ ነው። ወአትባዑሁም በእነሱ ተከታዮች ላይ ነው አልሙእሚኑን አማኞች ቢሆኑት እንደው ቢሆን ኖሮ እኮ እናንተ ኸይር ይዞ ይዛ ምንድነው ይዛችሁልን መጣችሁ ነበር መባል የነበረበት ግን ገደቢሶች በማለት ይላሉ ከማ ዘከረ አላሁ አን ፊርዓውን አላህ ስለ ፊርዓውን ሲያወሳ ምን አለ ወቀውሚ የእሱ ህዝቦችም አነውም ነው እኮ እነሱ ኢዛ አሳበትሁም ሰይአቱን መጥፎ ነገር ሲያጋጥማቸው አሁን የደረሰባቸው በላእ ነበር አይደል እንዴ እነሱ እኮ በክህደታቸውን የደረሰባቸው የደም ፈተና ደርሶባቸው ነበር የደም ማለት ምግብ ሊበሉ ሲሉ ሲከፍቱት ምግቡ ላይ ደም ነው የሚያገኙት። ውሃ ሊጠጡ ሲል ደም ይሆናል። ምግብ እያን በቃ እንዳለ የእንቁራሪት የቅማል ወረሽኝ ቅማል ጠቅላላ ከጭንቅላቱ ላይ ሲረግፍ ያለ ልክ እንደ አቧራ የቅማል ፈተና ቱሃን እንቁራሪት እኚህን የመሳሰሉ ትልቅ ፈተና ውስጥ ነው። ወደፋዲያ ወልቁመለ ምናምን ይላል አይደል እንዴ? ይሄ ሁላ ፈተና ውስጥ ነበሩ። ይሄ በምንድን ነው ያጋጠማቸው? በክህደት በሙሳ አንቀበልም ሲሉ ነው። ግን ይሄ ሲደርስባቸው ምን አሉ? የጠየሩ ቢሙሳ ወመን ማዐሁ በሙሳና በሱ ተከታዮች ወመን ማዐሁ ማለት ከሱ ጋር ካሉት ገድ እናንተ ከመጣችሁ ነው ፈተና ነው እንዴ እናንተ ባለማመናችሁ ነው እንጂ እንዲሆናችሁት እንጂ እነሱማ ምን አደረጉ? ብታምኑ ኖሮ ማለት ነው ተሞናድላችሁ በኖራችሁ ነበር። ወከማ ዘከረ አላሁ አላህ እንዳወሳው አን ቀውሚ ሷሊህ ስለ ሳሌሕ ህዝቦች ደግሞ ምን አሉ የሳሌሕ ህዝቦች ሳሌሕ የተላከባቸው ማን ናቸው ነገር ወኢላ ሰሙድ አኻሁም ሳሌሑን አረ ሳሌሕ የሰሙድ ህዝቦች ነው ሰሙዳ የሰሙድ ህዝቦች ደግሞ ምን አሉ አንሁም ቃሉ ለሁ ቃሉ ተጠየርና ቢከ ወቢመን መዓከ አሉ ተጠየርና ቢከ በአንተ ገድ ብለናል ቢከ በአንተ ወቢመን መዓከ ከአንተ ጋር ባሉት ገድ ብለናል አሉ እናንተ በመጣችሁ ነው እንግዲህ ሸር መጥተው አሉ ወከማ ያው እዚህ ጋር ቆርጦባችሁ መሰለኝ ወከማ ذكر الله الله እንዳወሳው عن اصحاب القريه ስለ አስሐቡል ቀርያዎችም ሲናገር አላህ እነሁም ቃሉ ቃሉ ሊሩሱል ለአላህ መልእክተኞች ያሉ ጊዜ ነው። ቃሉ ኢና ተጠየርና ቢኩም እኛ እኮ በእናንተ ገድ ብለናል አሉ። ለኢን ተንተሁ የማትከለከሉ ከሆነ ከዚህ አሁን ካላችሁት ዳዕዋ ጥሪ የማትከለከሉ ከሆነ ለነርጁመነኩም ምን እንላቸዋለን? እንገርፋቸዋለን ወለየመሰነኩም ሚና አዛቡን አሊም ከኛ ደግሞ መጥፎ ቅጣት አሳማሚ ቅጣት ያጋጥማቸዋል አሉ። ወከማ ዘከረ አላህ አላህ እንዳወሳው አኒል ሙሽሪኪና ስለ ሙሽሪኮች አነሁም ተጠየሩ እነሱም ገዳሉ። ነቢዩን ተመልከቱ፣ ነቢዩ ላይ ቢሙሐመድ ሰለላሁ ዐለይሂ ወሰለም ኢና አርሰልናከ ረሕመተን ሊልዓለሚን እያለ ከማ ፊ ቀውሊሂ ተዓላ ወኢን ቱሲብሁም ሰይአቱን መጥፎ ነገር ሲያጋጥማቸው የቁሉ ብለው ይላሉ هذه من عندك ይህ ሁላ መጥፎ ነገር የደረሰብን ከአንተ ነው አንተ በመምጣት ነው ገደቢስ በማለት ይላሉ ነው ግልጽ ነው ግን ሐቂቃው ግን እንደዛ አይደለም ነው እንግዲህ ኢንሻአላህ የተቀረውን ደግሞ ነገ እንዳስሳለን هذا وصلى الله على نبينا محمد وعلى اله وصحبه وسلم